بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على رحمة الله للعالمين سيدنا وحبيبنا وشفيعنا وقدوتنا الصادق الوفي الأمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ወንድሞች፣ እህቶች፣ ልጆች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ የተፍሲር ፕሮግራም እየተከታተላችሁ ያላችሁ ሱረቱ ነምል ከሰማንያ ሁለተኛው አንቀጽ ላይ እንነሳለን። ሰማንያ ሁለተኛው አንቀጽ በብዛት በቁርአን ውስጥ ከተነገሩት ነገሮች ለየት ያለ ነገር ነው የሚነግረን። በቁርአን ውስጥ ብዙ ልዩ ነገሮች ተነግሯል። በዚህ አሁን በሚቀጥለው አንቀጽ ላይ ያለው ነገር ደግሞ ለየት ያለ የቂያማ ቀን ምልክቶች ከሚባሉት አንደኛው የሆነውን በግልጽ ነው የሚነግረን ወኢዛ ወቀዐ ወኢዛ ወቀዐ አልቀውሉ ዐለይህም በእነሱ ላይ ውሳኔው ሲፈጸም ይላል ወኢዛ ወቀዐ ዐለይህም القول أخرجنا لهم دابة من الأرض በቃ እንዲሁ እንዳሉ በኩፍራቸው ሊሄዱ ነው ይሄዱ ተብሎ ከተወሰነባቸው እንዲሁ እየተሟገቱ የአላህን ዲን እየተሟገቱ እያፈረሱ ዳዒዎችን እያሳደዱ አህሉል ሐቅ የተባሉትን መቋሚያ መቀመጫ እያሳጡ ባሉበት ሰዓት አኽረጅና ለሁም ዳበተ ሚነል አርድ ቅጣቱ እንዲህ ነው ሰው ቁጣት የሚጠብቀው አንዱ በጥፊ ሲመታ ሁለተኛ ሌላው መጥቶ ደግሞ በጥፊ ሁለት ጊዜ ሶስት ጊዜ ሲመታው ነው በቃ ልክ መለሰለት የሚል የአላህ እርምጃ እንደዚህ አይደለም እንዲህ እንደተንሰራፉ ኢዛ አረድና ኑሊከ ቀርየተን ሙትረፊያ ፈፈሰቁ فيها እንዲሁ ለቀቅ እናረግላቸውና ይዋጅቃሉ እነዚህ ዟሊሞች እንደ መሬት ላይ ይደነፋሉ ከዚያ ففسقوا فيها فحق عليها القول فدمرناها تدميرا ለእነሱ ለእያንዳንዳቸው ጥፊ እርግጫ እስራት ምን አስፈለገ እንዳለ መሬት ማጽዳት ነው እንጂ فدمرناها أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا يو وإذا وقع القول عليهم بالنسو لا وساني وسيوسن تعرف አኽረጅና ለሁም ለነሱ እናወጣላቸዋለን ለሁም ማለት አለይም ማለት ነው በእነሱ ላይ ትወጣለች አው ለሁም ማለት ምልክት የምትሆን ነገር ለማለት አይ ቢቶብት ዋጋ የለው ከዚህ በኋላ አኽረጅና ለሁም ዳበተን ምን አልአርድ ላሞች የሚወለዱት ወይ እንስሳዎች የሚወለዱት ከእንስሳ ነው አይደል በማህፀን ነው የሚወለዱት ላ ከመሬት ትወጣለች ከመሬት የምትወጣ ላም አለች ልዩ ላምናለች ምን ትላለች ትከልሙሁም አነ ሰካኑ ካኑ ቢአያቲና ላ ዩቂኑን እናንተ በአላህ ተአምር የማታምኑ ነበራችሁ አይደል ይሄው መጣሁኝ እኔ ነኝ አንዷ ትላቸዋለች ትከልሙሁም ላሚቱ ትነግራቸዋለች ንገሩ በያላችሁበት ሄዳችሁ አላህ ጫማን ሊያቆም ሲል ላም ከመሬት ያወጣል ይሄው በቁርአን የተነገረ ትከልሙሁም أن الناس لا كانوا بآياتنا لا يوقنون هذه الدابة يتشنسسا تخرج في آخر الزمان عند فساد الناس سوش شنة دابة واتسهونوا وتركهم أوامر الله يا اللهم زاز ما كبرتتوا وتبديلهم الدين الحق تككلين من السيكا الناس لأوطوا يخرج الله لهم دابة من الأرض كمريت الله سبحانه وتعالى የሆነች እንስሳ ያመጣል ከየት መሬት ከመካ ነው ከመካ ሰው ጧፍ ላይ እያደረገ ብቅ ትላለች ከዚያው ከካዕባ አጠገብ ምን መካ አንዳንዱ ከሌላ ነው ሌላ ሀገር ነው አሉ አላሁ አለም እኔ መቼም መካ መካ ይመስለኛል እንዲሁ ሌላው አያሳምነኝም ዝም ብለህ በስሜት እንዳትለኝ እኔ መሐዲስ ብዙ አይደለሁም ጎጭ ነው ዒልም በዚህ በሐዲስ ላይ ያለ ትምህርቴ ትንሽ ናት ቅርብ ናት ቢሆንም ግን እንዲያው ከመካ አድርጎ ታዲያ ከጎጃም ሊያደርግ ነው ታዲያ አይመስለኝም ይሄ ይሄ የተአምር ቦታ ይሄ አይደለ ይሄ ተአምር ብዙ ቦታ ነው ይሄ እኮ አወለ በይት ውዲዓ للناس الذي بكة مباركا ደግሞ ሰዎች ፈስደው ፈስደው ፈስደው ፈስደው የመጨረሻ ካዕባ አጠገብ ያለ ሰው አላህ የሚል ሰው ያጣል የኛ ጊዜ እኮ ነው የኛ ሀገር ሰዎች መጥተው የካዕባን ድንጋይ እያነሱ ባህር ላይ የሚወረቡ አላህ የሚል ሰው እኮ አይኖርም የዛን ይሄ መጨረሻ ዓለም የመጥፋቱን ነገር ነው ምልክት የሚያገኘው አለበለዚያ ሌላው ዓለምማ አሁን እስጨርሶ እንዴ ተሰናብቶ አሁን አንድ ላም ብቻ ነው የሚያስወጣው ሁለት ላም የሚያስወጣ እኮ ፈሳድ እየሰራ ነው በሌላው ዓለምማ ያለው ሰው ምናልባት ይቺ ቤት ንጹህ ስለሆነች ይህችም እንዲሁ ተጣባ ተጣባ ተጣባ የመጨረሻ ይቺ አካባቢ ስትጠፋ أخرج الله دابة من الأرض ما هذا መካከላቸው ብቅ ትላለች። ከዚያስ فتكلم الناس على ذلك ابن عباس بن حسن وقد هذا يروى عن علي رضي الله عنه تكلمهم كلاما ما قرأت سوالك عند ما أنت أنت أنت يا ليت نقرأت سوالك مالتنا حق أصلاك سؤال لي من دون يفسر رسول لنا روى الإمام أحمد عن حذيفة بن أسيد الغفاري قال أشرف علينا رسول الله صلى الله عليه وسلم من غرفة ونحن نتذاكر أمر الساعة نبي عليه الصلاة والسلام كهنا كفل ብቅ አሉ እኛ أما ጫማ سليك أما ጫማ فقال عليه الصلاة والسلام إيك أما نقر مثلوث نقر لا تقوم الساعة حتى تروا عشر آيات عسر تأمر جنس كم التايو درس أياتو النزي عسر تأمروش በእነዚህ ቁጥር ያሉ ትላልቅ ክስተቶች ከመከሰታቸው በፊት ጫማ አይከሰትም እንዲሰራ ነገር እንዳይመስልህ حتى تروا عشر آيات አንደኛው طلوع الشمس من مغربها ፀሐይ ከገባችበት በኩል መውጣት ተአምር ነው ይሄ አያችሁ ስላልተለመደ እኮ ነው እንጂ ይህ እኮ ተአምር መሆን አልነበረበትም እንዲሁም ተአምሩ በየቀኑ የምታደርገው ነው በየቀኑ የምታደርገው በገባችበት ትታ በሌላ በኩል ነው ግን ሰው በዚህ ሄደ ሰው በዚህ ቢመለስ ይገርማል። የሚገርመን አሁን በዚህ ወጥቶ በዚህ ይመጣ እንዴ? በየትህድክ ነው የምንለው አይደል? እሷን ግን ብለናት ታናቀም በዚህ ትገባለች፣ በዚህ ትወጣለች፣ ተለምዷል ይሄ። የዚያን ቀን ግን በዚሁ እንደገባች በዚሁ ትመለሳለች። አንዱ ይሄ ነው። ይሄን ያየቀን ሰው ብርግጥ ነው የሚለው ድንግጥ ነው የሚለው። ይሄ ሁሉ ትቢተኛ ሱሪውን ነው የሚፈታው፣ በቁሙ ነው የሚሸናው። ምን ያደርጋል እባካችሁ ሁሉንም ውሰዱልኝና አፉ በሉኝ የት አለ ቀረጽ خلاص ምን ያደርግልህ ትወስዳለህ አንተ ምን ያደርግልህ አላ ከዚህ የጃን ጊዜ በኋላ በቃ አንተ ያለኝ በበላው የራሱ ጉዳይ ነው እ ያ ነፍስ طلوع الشمس من مغربها والدخان አለ ደግሞ አገርን ዓለምን ጥልቅልቅ የሚያደርግ ጭስ አንዱ አንዱን የማያይበት ጭጋግ በሙሉ ድፍንፍን ያለ እሱ ወዳባ ይቺ እንስሳዋ አሁን ይህ ቁርአን የነገረን ወኹሩጅ ያጁጅ ወማጁጅ የሚባል ኸልቅ አለ ደግሞ ያጁጅ ማጁጅ የሚባል አሁን ተዘግቶልን ያለ ተዘግቶልን ያለ ሲወጣ ይሄ ሁሉ መሬት ላይ የሚንሿሿው ውሃ እዚህ እኮ አካባቢ ውሃ ነበር ይባላል። ሰዎች ሳይቸግራቸው የውሃ ነገር ጧት ማታ ያነሳሉ። ታው አልበላኡ ወከሉም ቢልመንጥቅ አለ። ይህ ውሃ ሳይጠፋ ውሃ ያጣፍ መስል የምትጮፍ ሁሉ አንድ ቀን የእጁጅና መእጁጅ ይለቅብህና ቀጥ ያረግብህና የእውነት ውሃ መጥፋት የእውነት ውሃ ልቅ እዚህ እኮ እዚህ እኮ ነበር ይባላል። የትላልቁ ባንትሮች ጅረት ወንዞች ክውላል። ሰዎች እኮ ሰውም ትንሽ ሳይሞክሩ አይቀሩም። ሰውም ትንሽ ሌላ የሚበላ ሳጡ በቃ ወደ እናንተ ይገባሉ አሉ። የእጁጅ እና መጁጅ የሚባል ከልቅ ይመጣል። ወኹሩጅ ዒሳ ብኒ መርየም ዓለይሂ ሰላም ዒሳ ይመጣሉ። ሰላም እውነትም እንደው ኡሉል አዝም ናቸው የሰውየው እንዲሁ መከረኛ አይደሉም ሲመገና ሲመል ሲጀምሩ እስራኤልን ለቀቀባቸውና አፍነው ሊገሏቸው አዛኝ ጌታ አላቸው እንጂ ከውስጥ አንስቶ በዚህ ወስ ወደ ላይ አውጥቷቸው ነው እንጂ ዙሪያውን መፈናፈኛ ታጥቷቸው ነው በእነዚህ ይሁን አላህ ደግሞ የዚያን ጊዜ ጭንቁ ጊዜ ሄድ ይባላል ትንሽ ጊዜ ነው ዳዕዋ ያረከው አሁን ደግሞ ትንሽ እዚህ ፈተናዋ ላይ ታገል ይባላሉ ይሟገታሉ ጦር መሪ ናቸው እዚያን ጊዜ ወደጃል ደጃል ይመጣል ደጃል ከሳቸው በፊት ነው ይሄ ሐዲሱ ተራውን ያመለክታል ደጃል የሚባል ውሸታም ቀጣፊ አንዳንዶቹ ሰዎች የሆነ ሰው ሲመጣ እናንተ ደጃል ይሆን እንዴ ይላሉ አይ ደጃል እንዲቀላል መስሎና ደጃል እኮ በቁምህ ሰው ሁሉ ባለበት ዝናብ ይዘንባል የነካው ነገር ወርቅ ይሆናል። እሱንም ያለ ሰው በሙሉ ከብቱ እንስሳውን በሙሉ እሱን ተከትሎ ይሄድበታል። በጣም ጠንካራ ኢማን ያላቸው ሰዎች ካልሆኑ በስተቀር ሁሉም አይ ይሄማ ከላይ የተላከ ነው እንጂ እውነትም ይሄማ አላህ ነው እንጂ አንዳንዶቹ እንደዛ ሰሞኑን እንደ ዘንድሮ እኮ ነው ይሄማ ነብይ ነው ይሄማ ምናምን ነው በትንሽ ነገር የሚሸነገል ሰው አለ ያህን የአላህን ፈድል አላየማ ምንም ሳያገባው ዝናብ የሰጠው ጌታ ምንም ሳያገባው ጤና የሰጠው ጌታ እያለ የሆነ ትንሽ ነገር ሲሰጠው አይቶ ማያውቅ በጣም ተውሎ ይላል። ደጃልማ ሲመጣ አይበለጠውም። ደጃል የሚባል خلق አለ። ثلاثه خصوص ሶስት ደግሞ የመሬት ስምጠት ይፈጠራል። ኸሱም بالمشرق እንግዲህ መዲና ላይ ሆኖ ነው የሚናገሩት ነብይ አለይሂ ሰላቱ ወሰለም አንደኛው ስንጠት በምስራቁ በኩል፣ አንደኛው በምዕራቡ በኩል፣ አንደኛው ደግሞ ቢልጀዚረት አልዓረቢያ መሀል ይሄ ስንጠት የመሬት ስንጠት አንድ ክፍለ ሀገር ሁለት ክፍለ ሀገር መስመጥ አይደለም። ላ አንድ አህጉር እንዳለ ሊሰምጥ ይችላል። አፍሪካ እንዳለ ዘች ሊል ይችላል። አሲያ እንደዚሁ ደግሞ ግማሹ ወይም እንደዚህ መካከለኛው ምስራቅ ዝቅ خص ይባላል መስመጥ ያለበት ሰው ምኑ ምኑ እንዳለ ዝም ብሎ ወደ መውረድ አባት ልጅ አይደል ምናምን የለ ምን የለ ምን የለ ያለ ማስጠንቀቂያ መውረድ ነው ወጣ خص بالمشرق وخص بالمغرب وخص بالجزيرة العربية ይሄ ነው እንግዲህ ትልቅ በመሆኑ ነው እንጂ መሬት ስንጠፈች እኮ ይሄ መሬት ተንቀጠቀጠ ምን ያህል ዲግሪ ምናምን ምናምን አይ እቺ ጅምር ናት ማሳያ ነች አረጋለሁኝ ነው ይሄ ሱናሚው ምናምን ያለፉት ሱናሚዎች እነዚህ በጣም ትንሾች ናቸው ያ ያ ሲመጣ ወሬ ነገር አይደለም ይሄ የሬዲዮም እንዲህ እንዲህ ተመዝግቧል ምናምን መዝጋቢ ያለበት ዓለም ማለት ነው አይደል እሰይ ትልቅ ነው خصف خصف كبير بالمغرب وخصف بالمشرق وخصف بجزيرة العرب ونار سات አለች ደግሞ تخرج من قعر عدن تسوق أو تحشر الناس تبيت معهم حيث باتوا وتقيل معهم حيث قالوا አስረኛዋ እሳት ናት እሳቲቱ የምትወጣው ከአደን ነው አደን የመን ይሄ የደቡብ የመን ዋና ከተማ ከሷ አካባቢ የሆነ ረባዳ ቦታ አለ ከዚያ ነው የምትጀምረው ከዚያ በኋላ ህዝቡን ነው የምትነዳው በየ ወደ ሻም ነው የምትነዳው ወደ ሻም ነው ሁሉ እዚያ ነው ስብሰባው እዚያ ነው ተጠርተዋል ነው የደርግ ጊዜ ስብሰባ የፍርድ ሸንጎ ስብሰባ ነው ውጣ ነው ሁሉ ደክሟቸው ሻርፉ አጠገባቸው ዝምላ ትቆማለች ሲተኙት ትቆያለች ከዚያ በኋላ በቃችሁ ተነሱ ያላ ቀጥሩ ስብሰባው ሰዓቱ ሊያልፍ ነው ተቢቱ ሐይሱ ባቱ ወተቂሉ ሐይሱ ቃሉ ነቢ አለይሂ ሰላቱ ወሰላም እነዚህን ሳታዩ አትቃማ አይከሰትም እንዲህ በቀላሉ አትጠብቁ ነው حديث آخر رواه مسلم بن الحجاج عن عبد الله بن عمرو قال حفظت من رسول الله صلى الله عليه وسلم عبد الله بن عمرو كنبي يحفظت حديث الله لما انساه بعد عرسته مسكهن من يرسل هي الرسال يقول إن أول الآيات خروجا طلوع الشمس من مغربها ከተአምሮቹ ሁሉ መጀመሪያ የሚከሰተው ፀሐይ በገባችበት ትወጣለች ጠዋት ብቅ ሲሉ በዚህ በኩል ነው የመጣችው ሰው ሁሉ በቃ የተሰጠው ጊዜ እንዳለቀበት ወኹሩጅ ዳበት ያለ الناس ضحى ሰዎች በጠራራ ፀሐይ ላይ ላሚሱ ብቅ ትላለች ሰው ዘንድ አይ እንዲህ ነው ምናምን እንዳይባል ህዝቡ ቀጥታ እዚያ ባለበት ነው ብቅ የምትለው ከመሬት እንዲ አሁን ይሄ ሁሉ ኪታብ ቀርተን አንተ መካ ሆነ የሆነች ላም ብቅ ብትል አትደነግጥም ደግሞ እያያት ሁሉም እያያት ከመሬት እየወጣች አንገቷ ብቅ ብሎ ከዛ ቀስ ብላ የተዝናናች ብቅ ብላ እሺ ገሌ ብትል ለይተኒው የሚለም ተሊድኝ ነው የምትለው ባልተወለድኩ ባልተፈጠርኩ ምክንያቱም ከዚያ በኋላ ያለው ነገር በአንተ እጅ እንዳልሆነ አወቀው خلاص አሁን እኮ አሻሽላለሁ እያለ ነው ሰው ግድ የለም ረመዳን ይምጣ እንጂ ፋር አድርጌ ኢዕቲካፍ አድርጌ እጥብ ባረጋታለሁ ነው እያለ ላሚቱ ብቻ አለች ቀን ሳትታጠብ ላሟ እንዳትመጣ ጋሽ نعم وأيتما ما كانت قبل صاحبتها فالأخرى على إثرها قريبا ይላል አንዷ ወጥ መጀመሪያ የትኛዋ ትውጣ ብዙም ባላቀም ይላል አንዷ ወጣ ሁለተኛዋ ብዙም አትቆይም ተመሳሳይ ነው ታሪካቸው ነው ተርቲባቸውን ቢተህዲድ ይሄ ይሄ ይሄ ነው ማለት በነፍስ ብዙ የለም ባይሆን ዒሳ በኋላ እንደሆኑ ከደጃል በኋላ ዒሳ ከጥሉዕ الشمس من مغربها ወደ አኺር መሆኑ እንደዚህ እንደዚህ የሚያመለክቱ ነገሮች አሉ حديث آخر روى مسلم في صحيح عن أبي هريرة رضي الله عنه نبي صلى الله عليه وسلم من قالوا بادروا بالأعمال ستا سدس ነገሮችን ተሽቀዳደሙ በተግባር طلوع الشمس من مغربها ፀሐይ በመግቢያዋ መውጣትን والدخان شتيش شتن والدجال دجال والدابة انسسوان وخاصة احدكم وامر العامة وخاصة احدكم ايان دان دات شهي وسلم يرا خاتي موسلم عرفنا وغرغراو وامر العامة كاما ودموك وموك ما يتخصصوا ما في ستنقاط النزين خاصة احدكم مالت ايان دان دي ايه انقري يا عما ولا من ناس قرار ايان دانو دمو جام يعمل تاو الدنو مجانو سي سايستكاكل كموتر خلاص وخاصة احدكم حديث آخر رواه أبو داود الثالثي عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم تخرج دابة الأرض ومعها عصا موسى وخاتم سليمان يا موسى أنزن جيزا يا سليمان ما تميزان متمتعو فتختم أنف الكافر بالعصا يا كافرنا فنشا جاب موسى زنج نكا تارقنا شرف تارقوالي وتجلي وجه المؤمن بالخاتم የሙእሚንን ደግሞ ፊት በነ በሱለይማን ማህተም ጠቃ ታረግና ታትምበታለች حتى يجتمع الناس على على الخوان يعرف المؤمن من الكافر عند عند ቆለምሻሽ ላይ ታውቃላችሁ ቆለምሻሽ አንድ ቆለምሻሽ የማያውቃለ የሚያውቃለ ወይረ ከተማ ሰው ማን ያውቃል ምንድነው ቆለምሻሽ ማለት ሌማት ማለት ነው አየህ ሌላውን ስም አመጣው ሌማትና ቆለምሻሽ ግን አንድ አይደለም ሌማት ማለት ይሄ በሰርግ ነው። ቆለምሻሽ ግን በየቤቱም አለ። እስቲ የድሮ ሰው ጋራው ሰው ሞሰብ ነገር ሞሰቡ ብዙ እንጀራ የሚቀመጥበት ነው። ይሄ ነበር አዎ ነው እንጂ እኔም እኮ ከዚህ አመት አያውቅም ብዬ እኔም ገርሞኛል እኮ። ለማንኛውም ቀለምሻሽ ገብታታል። ሌላ ስም አለ ቀለምሽሽ እንዳሉ እያው ተፈርምታል እኔም አማርኛውን ላላውቀው እችላለሁ። ተስብ ቀለም ካፍ ነው። ምንድን ነው ሌላ ማ አ ሌላ ነው ሌላ ነው ሌላ አንድ ስም አለች። ለማንኛውም እ ምን ይባላል አውቀው እንግዲህ ከተማ የትምህርት ቤት ነው የሚያነቡት እነዚህ የትምህርት ቤት ብላክቦርድ ላይ ያልተጻፈ እኮ አማርኛ አማርኛ አይመስላቸው አንዳንዶች ገበሬ እና እናሳ አልሙሂም ምንድነው የሚባለው ሌማት ሌማት ምንድነው ሌላ አይ ያኛው ቅድም ያልከኝ አንድ ምግብ ላይ አንድ እንትን ላይ አንድ ዳታን ላይ አንድ ሳህን ላይ ቢሰበሰቡ ዙሪያውን ማን ካፊር ማን ሙሚን እንደሆነ ይለያል። በምንድን ነው የሚለየው? የማን ማተብ ነው ይሄ? የሱለይማን ማህተም ማን ነው ያደረገበት አንዳቸው እኮ አይከታተልም ማን ነው ማህተም ያደረገበት አሁን ያልኩኝ ላሚቱ ለካፊሩ የሆነ ምልክት ታደርጋለች ብዬ ነበር የማንን ማህተም ነው የምታደርግለት እ አዎ እንዲህ ነው እንጂ የምን ማህተም ለሱ ማህተም አለ እንዴ طيب አይ በደንብ ማዳመጣችሁን ለማየት ብዬ ነው قال ابن جريج عن ابن الزبير أنه وصف الدابة فقال رأسها رأس ثور هاي ينسى سواء عينت لي نقرن له حديث نص سلن له من تمثلالك አይታወቅም ማን እንደምትመስል አናውቅም ምኑ ምኑ ዱኻን ኩሱፍ ማለት ከስ ከስ ከስ ማለት ስምጠት ማለት ነው ስምጠት ነው። ሰዓቱ ደረሰ እንዴ አያልቅም። ويوم نحشر من كل أمة فوجا ከእያንዳንዱ ህዝብ ቡድን ቡድን የምንቀሰቅስበትን ቀን አስታውስ። ممن يكذب بآياتنا በአንቀጾቻችን ከሚያስተባብሉ ፈሁም ዩዘዑን እየተከመከሙ ከዚህ ወደዚህ እንዳይሄድ ማለት ነው። እንደዚህ እንደዚህ ሆኖ አንድ ቡድን ሌላ ቡድን ሌላ ቡድን እየሆነ ሐታ ኢዛ ጃኡ በመጡ ጊዜ በር ላይ قال أكذبتم بآياتي ولم تحيطوا بها علما بأنك تشاتين بنيات أمرو تحتوى نبرن ولم تحيطوا بها علما من الموقع تتبال نبرات شلي أم ماذا كنتم تعملون وإذ من تسروا نبرنا لهم لتنقاد تاتشو جهنم يمتاتشو في البلد ووقع القول عليهم بأن السلاي والثاني ويعرفان بما ظلموا بمدلوا ممدلات شوكنات بظلمهم مارتنا ما مصدريانا فهم ላ የንጥቁን ምንም መናገር አይችሉም የዛን ጊዜ አለም የረው አይመለከቱም ምን أنا جعلنا الليل ليسكنوا فيه والنهار مبصرا እንደው ሁልጊዜ ሌላ ተአምር መምጣት አያስፈልጋቸውም የሚያርፉበት ሌሊት ቀን ደግሞ የሚያዩበት ብርሃን ያለው አልፈጠርንላቸውም እነ ፊ ذلك ለአያት ሊቀውም ዩእሚኑን በእነዚህ ውስጥ ብዙ ተአምሮች አሉ ለሚያምኑ ሰዎች ይላል ወየውመ ዩንፈኹ ፊ ሱር በቀንድ በሚነፋ ቀን ፈፈዚዐ መን ፊ ሰማዋት ወመን ፊ ልአርድ በሰማያትና በመሬት ያሉ ኸልቆች ሲደነግጡ ኢላ መን ሻአ አላህ አላህ የሻላቸው ሰዎች